ይህ ሳምንታዊ የቴክኖሎጂ ለፊዚሻን ፕሮግራም ነው። ጤና ይስጥልን አድማጮች፣ ይህን ፕሮግራም አዘጋጅተን የምናቀርብላችሁ እኔ አባተና ወንድሜነህ በየነ እባላለሁ ከቡዳፔስት ሃንጋሪ። ጤና ይስጥልን እንደምንሰንብታችኋል የተከበራችሁ አድማጮቻችን ዛሬ ቅዳሜ ታህሳስ 23 2008 ዓ ም ነው በኢትዮጵያ አቆጣጠር እንደ ፈረንጆቹ አዲስ አመት ገብቷል 2016 ጥር 2 AD ሆኖላቸዋል በነሱ በዛሬው ፕሮግራማችን በመጀመሪያ ዲስኩር ከዛ በዳበሳ ፕሮግራማችን Be My Eyes አይኔ ሁንልኝ ወይ ሁኝልኝ እንደማለት ነው እና መደበኛ የአስተያየቶቻችሁ ፕሮግራም ተካተዋል። የተለመደው የዜና ፕሮግራማችን በዚህ ሳምንት አልተካተተም። ምክንያቱም በዲስኩር ፕሮግራማችን ይቀርባል። ከፕሮግራማችን ጋር አብራችሁን ቆዩ። ዛሬ ዜና የለንም። አንደኛው እና ዋነኛው ምክንያት የሚመስለኝ ፈረንጆቹ ባለፈው ሳምንት የገናና የአዲስ አመት በዓላቸው ተከታታይ ስለሆነ ሳምንት ሙሉ ረፍት ናቸውና ብዙም አዳዲስ ዜናዎች አይወጡም እና በዛ ምክንያት እኔ ላገኝ አልቻልኩም። ከዚህ በፊትም ምናልባት በተመሳሳይ ምክንያት ሊሆን ይችላል፣ ግን ከባህር ዳር አማረ ሲሳይ፣ ዮሀንስ ታከለ ከአዲስ አበባ ይሆን ዜናዎችን ያቀብሉኝ ነበር። እነሱም አላቀብሉኝም፣ እንደኔው አጥሮባቸው ሊሆን ይችላል። ሌሎቻችሁም ከእነሱ ሌላ እስካሁን የተሳተፈ የለም። በዛ ምክንያት ነው። በዛሬው በዜና ምትክ በሚቀርበው የዲስኩር ፕሮግራማችን ትንሽ በክፍል አንድ እንዳደረግኩት እንደ መግቢያ ፕሮግራም የዲስኩር አይነት ነገር እንድንነጋገር ና ይህን ፕሮግራም ለማዳመጥ እድል ያገኛችሁ በሙሉ በፕሮግራሙ ላይ እንድትሳተፉ መሳተፍ ምን ይጠቅማል፣ መስማት ምን ይጠቅማል የሚለውን ለማየት ነበር ለማየት ነው የምሞክረው። እንግዲህ በታሪክ ትምህርቶቻችን በየ <laughs> በሀይስኩልም ዩኒቨርሲቲ ለተማራችሁት እንደምታውቁት የሰው ልጆች መሰልጠን የቻሉት ጥቂት ግለሰቦች አዋቂዎች ስለሆኑ አይደለም። ጥቂት ግለሰቦች ከዛም ደግሞ ለሚኖሩበት ጎሳ ወይም ነገድ ያላቸውን እውቀት በማካፈላቸው ያ እውቀታቸው ደግሞ ያንን ጎሳ ወይም ያንን ነገድ ከነገድ ሲያልፍ ያንን ብሄር ወይም ህዝብ ወይም ከዛ ደግሞ ያንን ሀገር ወይም የዛን ሃይማኖት ተከታይ ወይም ብቻ በአንድ አካባቢ ተሰባስቦ የሚገኝን የሰው ልጅ አሰባሰብ አደረጃጀት መለወጥ ሲችሉ ነው። እናም ኢትዮጵያ ከሁሉም ቀድማ ዛሬ ድረስ የሚደነቁ ባለ ብዙ ሜትር ቁመት ያላቸው አርባ ሰላሳ ምናምን ሀውልቶችን ሰርታ ዛሬ የኋላ የቀረችው ያኔ መጽሐፍን እንኳን በቅጡ የማያውቁት ምዕራባውያን ዛሬ የትና ጥለውን የሄዱት አንዱ ምክንያት እውቀትን የመከፋፈያ ስርዓት በመፍጠራቸው ይመስለኛል። እንግዲህ ያው የኔ አቋም ነው። እንደምታውቁት ግሪካውያን ዛሬ ድረስ የምናውቅላቸው በየትምህርቶቻችን በነ ባዮሎጂ በነ ሳይኮሎጂ በነ ፊዚክስ ቃላታቸውን የምንጠቀምላቸው በዘመናቸው ጽፈው እውቀታቸው ለህዝብ ሁሉ እንዲተርፍ በማድረጋቸው ነበር እናም በመጻፋቸው አብሯቸው በሰዓቱ ይኖር የነበረው ህብረተሰብ እንዲነጋገር እንዲከራከር በሚኖርበት ህብረተሰብ ውስጥ ተሳታፊ እንዲሆን በፖለቲካውም በኢኮኖሚውም በወቅቱ በነበረው መጥፎም ይሁን መልካም አስተሳሰብ ላይ የድጋፍ የሚሆን የተቃውሞ መግለጫ ወይም አቋም እንዲኖራቸው ህብረተሰቡን አስችለዋል። የእኛ ሀገር ባህል ግን እኔ እስከ እንደሚገባኝ የጥቂቶች ብቻ አውቀውት ወይ ነገስታት ወይም የነገስታቱ ተከታዮች ከተራው ከባል ሀገሩ ከህዝቡ ደግሞ ጥቂት እውቀት ያለው ቢገኝ እሱ ያ እውቀት ያገኘ ሰው የነገስታቱ ተከታይ የነገስታቱ አዋቂ ተደርጎ በዛ ሰው እየተሸለመ እየተቀለበ እንዲቀመጥ የሚደረግበትና እውቀት ጥቂቶች ዘንድ ተከማችቶ እንዲቀር በመደረጉ ምክንያት ኢትዮጵያ ወደ ኋላ የምትረግጥ አንድ ወደፊት ራምዳ ሁለት ወደ ኋላ የምትሄድ ሀገር ሁና ቀርታለች ብዬ አስባለሁ። እውቀት ለሁሉ በተላለፈ ጊዜ ግን ህብረተሰብ ተያይዞ ያድጋል ማለት ነው። የዛሬ አራት አመት አንድ የተደረገ ጥናት ነበር። አንድ የ social scientist የማህበራዊ ሳይንቲስት እንበላል እና ምንድን ያጠናችው ስቲፈን ሆኪንግ የሚባል በጣም ታዋቂ የፊዚክስ ሊቅ አለ። ይሄ ሊቅ በሰውነቱ ውስጥ ከአይኑ በቀር ሌላኛው ማንኛውንም አካሉ ማንቀሳቀስ አይችልም። ይሄ ማለት መናገር አይችልም፣ እጁን ማወራጨት አይችልም፣ በእጁ መጻፍ፣ በእግሩ ማንኛውም እንቅስቃሴ ማድረግ አይችልም። ግን እንደዛ ሆኖ እንኳን የኖቤል ተሸላሚ ሆነ። ዛሬ ድረስ በሚዲያ የሚጠየቅ እጅግ ተሰሚነት ያለው በጣም ታዋቂ የሆነ የፊዚክስ ምሁር ነው። እንዲሁ ነው። ታዲያ እንዴት ነው የሚናገረው? እንዴት ነው መልእክቱን የሚያስተላልፈው ልትሉ ትችላላችሁ። ለእሱ በተሰራለት ኮምፒውተር አማካኝነት አይኑን በማርገብገብ ኮምፒውተር እያንዳንዱን ፊደል በመተርጎም ለሱ ያቺ ኮምፒውተር ለዚህ ዓላማ ብቻ ተብላ የተሰራች ናት። ያንን የእሱን ሀሳብ ወደ ጽሁፍ ያንን ጽሁፍ ደግሞ ኮምፒውተረኛ በምናውቀው በ JAWS አይነት ድምጽ ሰዎች በሚሰሙት መልኩ ወይም በጽሁፍ ማንበብ ለሚፈልጉ በጽሁፍ አድርጎ ያደርስላቸዋል። እዚህ ሚዲያም ሲጠይቁት በዛ መልኩ ይመልሳል። መጽሐፍ ላይ ጋዜጣ ላይ መጽሐፍ ቢፈልግ በዛ መልኩ ይጽፋል የዛ ሴትዮ ጥናት ግን ምንድነው የሚያተኩረው ታዲያ እንደዚህ disabled ሆኖ normally እኛ ሀገር ቢሆን አይደለም ሊቅ ሊሆን ለህይወት ለመኖር እንኳን የሚያሰጋ አይነት የአካል ጉዳት ኖሮበት እንዴት ስኬታማ ሊሆን ቻለ ነበር የሷ ጥያቄ እናም ባረገኘችው ጥናት ምሁርነት ሊቅነት የአንድ ሰው ጥረት ውጤት አይደለም የህብረተሰቡ የጋራ ጥረት እንጂ ህብረተሰብ ሲተባበር ነው ምሁራን የምናገኘው librarian ኑ አንድ መጽሐፍ የት እንዳለ ሲያውቁ ነው አንድ ተመራማሪ library ውስጥ ገብቶ ስለ እንትን የሚያወራ መጽሐፍ ስጡ ሲላቸው ስለ እንትንም እከሌ ጽፏል እከሌ ጽፏል እያሉ ያንን መጽሐፍ ሲሰጡት ነው የሆነ ነገር ሲጽፍ ደግሞ የእሱ colleagues ማለት ተመሳሳይ ሙያ ላይ ተመሳሳይ እውቀት ያላቸው ሰዎች ደግሞ በዚህ ልክ ነህ በዚህ ስህተት ነው እያሉ ስህተት እንኳ ባይሆን እነሱ በሚያስቡት መልኩ ተሳስቷል ሲሉ እሱ ግን አይ ልክ ነኝ ብሎ እነሱን የእነሱን ስህተት ለማረብ በሚታገሉ ጊዜ ነው ህብረተሰብ የሚራመደው። የአንድ ሰው genius ወይም የአንድ ሰው እውቀት ብቻ አይደለም እና የዚህ ስቴፈን ሆኪንግ የሚባለው ቀኑን እስኬጁል የሚያደርጉለት የት ይናገር፣ የት ይውጣ፣ ቤቱን፣ ምግቡን፣ አልጋውን ሁሉ ነገር የሚያስተካክሉለት እሱ በፊዚክስ ላይ ብቻ እንዲያተኩር ሌላ ህይወቱን በሙሉ ኃላፊነት የወሰዱ ብዙ የብዙ ዘመዶቹና ባለሙያዎች ረዳቶቹ ውጤት ነው የሱ እውቀት የሱ ችሎታ አለበለዚያ ህይወቱ በሌላ በተራ ነገሮች ተገድቦ ይቀር ነበር ብላለች ሌላው ደግሞ ታዋቂ ፊዚክስ ምሁር ኒውተን በጣም መሰረት የሆነው ለምዕራባውያን የዛሬው ፊዚክስ አይዛክ ኒውተን የሚባለው ምን ብሎ ነበር እኔ ዛሬ እዚህ እውቀት ላይ የደረስኩት በትላልቆች ትከሻ ላይ ቁሜ ነው በረጃጅሞች ትከሻ ቁሜ ነው እነሱ ላይ በመቆሜ ሩቅ ማየት ችያለሁ ብሎ ነበር ያ ማለት ከሱ በፊት የነበሩት ያገኙትን እውቀት በመናገራቸው በመጻፋቸው ያንን አንብቤ እነሱ ደግሞ ካዩት እልፌ በማየቴ ነው ብሎ ነበር። ታዲያን ሁሉ ለምን አወራሁ ብትለኝ እኛም ደግሞ እንደ ጋራ እውቀታችን መስፋት የሚቻለው እንደ ግል እውቀታችን መስፋት የሚቻለው ስንከፋፈል፣ ስንናገር፣ ስንጽፍ፣ ስናካፍል ነው ነው የኔ ሳቤ እና በህይወታችሁ በምትውሉ በምትወጡበት በእርግጥ የዚህ ፕሮግራም አላማ እጅግ ጠባብ ናት። ቴክኖሎጂን ለማየት ለተሳነን እንዴት ነው በሚጠቅመን መልኩ መገልገል የምንችለው ነው አላማው። ግን በዛም ቢሆን ዛሬ ጊዜ ቴክኖሎጂ የማይገባበት የህይወት ክፍል ባለመኖሩ ኤቲኤም የምትጠቀሙ ብኖሩ ብትኖሩ ስለ ኤቲኤም የባንክ ገንዘብ አወጣት ልትነግሩን ትችላላችሁ። በቤታችሁ ምግብ ራሳችሁ የምትሰሩ ብትኖሩ ስለ ምን ምንድን ነበር የሚሰራው በስቶቭ የኤሌክትሪክ ስቶቭ የሽንኩርት መክተፊያ ማሽን የቡና መቁያ መቁመን ነው መፍጫ ማሽን አጠቃቀም ልታብራሩ ትችላላችሁ ኮምፒውተር ላይ ለትምህርት ለስራ ለመሳሰለው ሞባይሎቻችን ላይ touch screen አጠቃቀም ያላችሁ ቀፎ ልታብራሩ ትችላላችሁ ሌላ እኔ ያልታየኝ ደግሞ ያላጋጠመኝ እናንተ ግን ያላችሁ ነገር ሊኖር ይችላል ያንን ስንካፈል አንደኛ ለማካፈል ስታስቡ ያላሰባችሁ ጥያቄ እነሳላችሁና ራሳችሁ የምትማሩበት አላችሁ። ሁለተኛ ለሰውም ታካፍላላችሁ፣ ሌላ ሰው እናንተ ያላውቃችሁት እንዲያውቃር ታደርጋላችሁ። ሶስተኛ እናንተም ደግሞ ሌላ ሰው ልክ እንደ እናንተው ሲያስተዋውቅ ታውቃላችሁና ተሳተፉ። ፕሮግራም ቀርጻችሁ ላኩ። በዚህ ዲስኩር መሰረት የዛሬውን ፕሮግራም ዋናውን ፕሮግራም Be My Eyes የተሰኘውን የሚነግረን ወንድሜ ነህ ነው። ወንድሜ ነህ በየነ ይባላል። ከሀንጋሪ ነው። ወንድሜን እናመሰግናለን። ከፕሮግራሙ ጋር አብራችሁን ቆዩ። እንግዲህ አባተ በዚህ ፕሮግራም ላይ የተለያየ ሀሳብ ወይ ደግሞ ማስታወቅ የምትፈልጉት እንዲካተት የምትፈልጉት የዝግጅት አይነት ካለ ላኩልኝ ባልከው መሰረት ዛሬ ስለ Be My Eyes የሚባል የ iOS ወይም ደግሞ የአፕል ምርት በሆኑ ምርቶች ላይ የሚጫን ሶፍትዌር አስተዋወቅ ወዳለውኝ እንግዲህ ይሄ Be My Eyes የሚባለው ሶፍትዌር እስካሁን እንግዲህ ባለ የመረጃ ደስ የሚጫነው አፕል የአፕል ምርት ነው። በአፕል ውጤቶች ላይ ሲሆን በተለይም ደግሞ አይፓድ ላይ እና የአይፎን ስልኮች ላይ የሚጫን ሶፍትዌር ነው። እስካሁን ድረስ በኮምፒውተር ላይ ጭኜ ካረኩትኝም፣ ስለዚህ ምን ያህል እንደሚሰራም ያው ተጨባጭ በተግባር <clears throat> የተደገፈ መረጃ የለኝም። ስለግን ያው just ለማስተዋወቅ ያህል ቢማያስ ትልቁ ቢማያስ ስሙም ያው እንደሚያመላክተው አይኔ ሁን ወይ ደግሞ እንግዲህ ወደ አማርኛ ስናጠቃቀው አይን አለም እንደማለት ነው መሰለኝ። ይሄ software volunteer የሆኑ አይናሞች download ይመዘገባሉ። ስለዚህ ሲመዘገቡ ይህንን software download አድርገው አይፎን ስልካቸው ላይ ይጭናሉ። ከዛ በኋላ ያው ማንኛውም አይነ ስፖርት ደግሞ ይህንን ሶፍትዌር ይጭናል። ስለዚህ አንድ አይነ ስፖርት ለምሳሌ ሱቅ ሂዶ እቃ ሲገዛ ያ የገዛው እቃ ኤክስፓየር ዲቱ መቼ እንደሆነ ያው በአይና የተጻፈ ጽሁፍ ስለሆነ ላያቅ ይችላል። እንግዲህ ባለፈው ወልካም <clears throat> ተሞልቲ ላይ ለማስረዳት እንደሞከርኩት እኔ ባለበት በዚህ በአውሮፓ አካባቢ እያንዳንዱ መድኃኒቶች በተለይ በብሬል የተጻፈ ጽሁፍ አላቸው። ግን የመድኃኒቱ ስሙን ነው እንጂ expire date ኡን የሚያመላክት ነገር የላቸውም። ስለዚህ በየትኛውም አይነት መንገድ ቢሆን የናማ ጽሁፍ ያለበት expire date ነው በናማ ጽሁፍ ነው የሚቀመጠው እና የዛ ጊዜ አይነ ያ ኤክስፓየሪንግ ዴት እንዳለፈበትና እንዳለፈ በምን ያውቃል ለሚለው መፍትሄ ሊሰጥ የሚችል ሶፍትዌር ነው። ስለዚህ ልክ እቃውን check እያደረገ ያለ አንድ አይነ ስውር በ Be My Eyes ላይ እና ልክ በ Be My Eyes ያው የሚሰራው በቪዲዮ ነው፣ connection ይፈልጋል። ስለዚህ ልክ ደውሎ ሲደውል እዛ ያሉት volunteer ኦች ያነሳሉ። ልክ በሚደውልበት ሰዓት አንድ volunteer ላይ ይጠራል። ስለዚህ ቀድሞ ያነሳው volunteer ላይ አይነ ስውሩ ያንን እቃ መድኃኒት የሚሆን ወተት የሚሆን ኤኒዌይስ የኤክስፓየሪንግ ዴት ያለበትን እቃ በሞባይሉ ላይ በማሳየት expire date ኡ መቼ እንደሆነ ልትደረግ ትችላለህን ብሎ በጣም ትህትና በተሞላበት መንገድ ድጋፉን ይጠይቃል ማለት ነው። ስለዚህ እዛ ያለው አይናማ ደግሞ ሙሉ በሙሉ በዚህ ቀን በዚህ ቀን ብሎ ይነግረዋል ማለት ነው እና ይህ Be My Eyes የተባለ ሶፍትዌር በጣም ብዙ አይነት ጥቅሞች አሉት። ለምሳሌ ብርን ከመለየት አንጻር ብርን ከመለየት አንጻር እንዲሁም ቦታን ራሱ ከማወቅ አንጻር አሁን ወደ ኤርፖርት ሲሄዱ ወይ ወደ ትምህርት ቤት ሲሄዱ የት እንዳሉ ግር ባላቸው ጊዜ እዛች Be My Eyes ላይ ገብተው ሲደውሉ እዛ ያለው volunteer የት እንዳሉ ይጠቁማቸዋል። የብራቸውን amount ይነግራቸዋል። ኤክስፓየሪንግ ዴት የሆነው expire date መቼ እንደሆነ ሊጠቁም የሚችል መረጃም መጠየቅ ይችላሉ እና Be My Eyes የተባለ ሶፍትዌር ጥቅሙ ይሄን ይመስላል እና ያው እኔ ከማየው angle ምርጥ ነው ብዬ የማስበው ምንድን ነው ታማኝነቱ ነው ማለት ለምሳሌ ሱቅ አካባቢ ለምሳሌ ያለው ሰው ይሄን ስቲል ብላችሁ ብነግሩት ትክክለኛው መረጃ ላይነግራችሁ ይችላል። እንደገና ደግሞ ባለሱቁም ቢሆን ትክክለኛውን time ላይነግራችሁ ይችላል እና ዞሮ ዞሮ ዞሮ ዞሮ ያው ይህ Be My Eyes የሚሰራው በ volunteer ኦች ቢሆንም ግን at least እርዳታም ራሱ ስንጠይቅ ይሄ ነገር ልትረዳ ይችላለ ብለ ስንጠይቅ ራሱ ሳነሻ ማቀቅ ነው የምንጠይቀው at least shame ምናምን አይዘንም እንትንም ነጻነት የሚገፋም አይደለም የማናቀው ሰው ነው የምንጠይቀው ያውም ደግሞ volunteer የሚያደርግ ሰው በፍላጎቱ የሆነ ሰው ስለሚሰራው ለመጠየቅም አንጨናነቅም ማለት ነው እንግዲህ Be My Eyes የሚባለው ሶፍትዌር ይመስላል አመሰግናለሁ ከአድማጮች የተከበራችሁ አድማጮቻችን በአስተያየት በኩል ዛ በዚህ ሳምንት የጻፉልን ጆሲ ንጉሴና ቦጋለ ረጋሳ ናቸው። ቦጌና ጆሲን ከልብ እናመሰግናለን። በድምጽ አንድ አስተያየት ደርሶናል፣ እሱን እናሰማለን። ይህ አባት እንዴት ነ ሰላም ነው። ፕሮግራምህ በጣም ተመችቶናል፣ ደስ የሚል ነው። ጠንክር በርታል እንድል ይገባል። ፕሮግራምህን ምንጊዜም download እያደረግን እዚህ መቀሌ ዩኒቨርሲቲ ተማሪዎች ያለን በሙሉ ያው እየተዳረሰን ነው በብሉቱዝም ሆነ library እንዲሁ በማስቀመጥ ና በጣም ደስ ይላል። ጠንክር ልንል ይገባል። comment ባለመስጠት ብዙ ወደኋላ ብንቀርም ወደፊት እናስተካክላለን ብለን ተስፋ እናደርጋለን። አባተ በእውነቱ ጠንክር። በተረፈ በሌላ ጊዜ የተለያዩ ፕሮግራሞችን ምን በማዘጋጀት እንጋራሃለን ብለን ተስፋ እናደርጋለን። በተረፈ ቴንኪው ባይ ባይ። ካሳሁን ነኝ ከመቀሌ ዩኒቨርሲቲ። ካሳሁንን ስለ አስተያየቱ እናመሰግናለን። ካሳሁን እንዳልከው ፕሮግራማችን በሳምንቱ ማብቂያ ቅዳሜ ቅዳሜ ይቀርባል ተብሎ ነበር የታሰበው። <laughs> ያው የኢትዮጵያ ነገር ታውቁታላችሁ። አንድ ጊዜ የቴሌ ኢንተርኔት ይቋረጣል። አንድ ጊዜ መብራት ኃይል ይቋረጣል። ሶስተኛውና ደግሞ ምናልባት የማይቀረው ምክንያት ደግሞ ይህን መብራት ኃይልና የቴሌት ይስተካከል ይሆናል እንደው መንግስታችንን ልቦና ሰጥቶት የኔ ደግሞ የግል ህይወትም ይኖራል በስራም በምናም ምክንያት ሁሌ ላይ ገጣጥብልኝ ይችላል ና ወደ እሁድ የሚገፋበት ጊዜ ይኖራል። ግን በተቻለኝ አቅም ቅዳሜ ካልተሳካ ግን እሁድ ፕሮግራማችን ይቀርባል። እንግዲህ በፕሮግራሙ መግቢያም እንዳልኩት አስተያየቶቻችሁንና ፕሮግራሞቻችሁን ላኩልን። የጋራ እንዲሆን እፈልጋለሁ። እንደ ፎረም እንደ መድረክ እንዲሆን ነው የምፈልገው። እናም በፕሮግራሞቻችን ለመሳተፍ ሞባይሎቻችሁ ላይ ዋትሳፕ ለጫናችሁ መልእክታችሁን በ0914 54 ላይ ቀርጻችሁ ብትልኩልን ይደርሰናል። ፌስቡክ ለምትጠቀሙ Facebook dot com slash ክዝሽ የሚባል page አለን። እዛ ላይ ገብታችሁ በጽሁፍ መልእክት ብትልኩ ይደርሰናል በኢሜይል ለምትጠቀሙ ፕሮግራሙ ላይ subscribe ለማድረግ ክዝሽ plus subscribe at Google Groups dot com ብላችሁ ብትልኩ subscribe ትሆናላችሁ ፕሮግራሞቹ እንደተለቀቁ ወዲያው ይደርሷችኋል መልእክታችሁን ለመላክ በዛው ፎርም ላይ ክዝሽ at Google Groups dot com Google Groups dot com ማለት ነው ክዝሽ at Groups dot com ብላችሁ ኢሜይል ብትልኩ ለፕሮግራም ተሳታፊ ኢሜይል subscribe ላደረጉ በሙሉ ይደርሳል። ለእኔ ብቻ መጻፍ ለምትፈልጉ ኢሜይል በተለይ ደግሞ ፕሮግራሙን ቀርጻችሁ መላክ ለምትፈልጉና በኢሜይል attach ማድረግ ብትፈልጉ አባተ ጸጋዬ አት ጂሜይል ዶት ኮም አባተ ጸጋዬ አት ጂሜይል ዶት ኮም አንድ ቃል ነው። አባተ ጸጋዬ መሀል ላይ dot ምንም መለያ የለውም አድርጋችሁ መላክ ትችላላችሁ። ሞባይላችሁ ላይ ከሆነ የቀረጻችሁት እዛ WhatsApp ላይ option ነክታችሁ send audio የሚለው ውስጥ select from gallery ይመስለኛል መርጣችሁ ልትልኩ ትችላላችሁ። ለነገሩ Nokia ከሆነ እዛውም ኦዲዮ ያለበት ጋር option ነክታችሁ send የሚለው ውስጥ okay ስትሉ WhatsApp እንደ ምርጫ ስለሚመጣ እዛ ላይ okay ብላችሁ ቅድም የኔን ስልክ save ካረጋችሁት ቅድም የገለጽኩትን 0914 በዛ ብትልኮትም ይደርሰኛል። እነዚህ ናቸው አድራሻዎቻችን። ፕሮግራማችንን ስላዳመጣችሁ እናመሰግናለን። የሳምንት ሰው ይበለን። የዛሬ ፕሮግራም በዚህ ተጠናቋል። ቸር ይግጠመን።